بسم الله الرحمن الرحيم الحمد لله وحده الصلاة والسلام على من لا نبي بعده የሸይኹል እስላምን አቂደት ዋስጥያ ጀምረን ዘጠነኛው ክፍል ላይ ደርሰናል። ቀጥሎ ምናሉ ቀድ ሰሚዐ አላህ ለአላህ ስብሓነሁ ወተዓላ ሰምዐን የምናሰብትባቸውን አያቶችን ያመጣሉ። አላህ ስብሓነሁ ወተዓላ ሰሚ ነው። ከሰሚዎች ሁሉም የላቀ ነው አላህ ስብሓነሁ ወተዓላ። ቀድ ሰሚዐ አላህ በእርግጥ አላህ ሰምቷል። ቀውለለቲ የዚያችን ንግግር ሰምቷል አላህ ቱጃዲሉከ የምትከራከር ፊ ዘውጂሃ በባለቤቷ ጉዳይ የምትከራከር ሴት ንግግሯን ሰምቷል አላህ وتشتكي إلى الله ولا الله سموتان يم كربوي هنا تشوانسيت نجر سمتان والله الله يسمع تحاوركما قال من اللي ساتشون بقال من من اللي ساتشون الله سبحانه وتعالى يسمع إن الله سميع بصير نوم الله سمينا تملكاش نوم آه قول التي تجادلك አንዘውጂሃ የተባለችው ሴት ይቺ ሴት ኸውላ ብንት ሰዓለባ ትባላለች። ኸውላ ብንት ሰዓለባ ትባላለች። ባሏ አብኑ አውስ ብኑ ሳሚት ይባላል። እና በጃሂልያ ዘመን አንድ ነገር ነበር። ያም አንድ ሰው ባለቤቱን አንቺ እንደኔ እንደ እናቴ ጀርባ ነሽ ካለ ከዛ በኋላ ከዚህ ንግግር በኋላ ሴትየዋ የሰውየዋ አትሆንም። ያኔ ትፈታለች ማለት ነው። ልክ እንደ ፍቺ ነበር የሚቆጠረው። አውስ ብኑ ሳሚት ኸውላ ቢንት ሰዕለባ ላይ እንደዚህ አይነት ንግግር ተናገረ። ኸውላ ቢንት ሰዕለባ ወደ ረሱል عليه الصلاة والسلام ሄደችና ይህን ነገር ተናገረች። ነቢዩ عليه الصلاة والسلام አይ እኔ እንደው በሱ ላይ ሐራም መሆንሽን እንጂ ሌላ ነገር አልመለከትም አሏት። ከዚህ በኋላ አንቺ በሱ ላይ ሐራም መሆንሽን እንጂ نقرا مالات ነገር አልገነዘብም አሏት። እሷም መልሳ فتشي هنا اللي ياليش بكراك መከራከር ጀመረች። كزام الله سبحانه وتعالى قد سمع الله قولا التي تجادلك في زوجها وتشتكي إلى الله والله يسمع تحاوركما إن الله سميع بصير ناك الطاي آه آية ما ورد كذا لا إيه الظهار إني بالو نقرف الشيء إن داله هنا بيت لان ترى بزي وقت عائشة رضي الله عنها من ترالج يا الله سبحانه وتعالى الله سبحانه الحمد لله الذي وسع سمعه الأصوات ترالج مسقانا لزال الله سبحانه وتعالى يهن مسمعته ድምፆች ከድምፆች የሰፋ ለሆነው አላህ ስብሓነሁ ወተዓላ لقد جاءت المجادلة إلى النبي صلى الله عليه وسلم تكلمه وأنا في ناحية البيت ما أسمع ما تقول ሌላ ቦታ ላይ ከፊል ንግግሮቿ ይደበቅብኛል ትላለች። እንግዲህ ቤቷ ውስጥ ሆና እሷ አይሻ ረዲየላሁ አንሃ ከእነሱ ራቅ ብላ ማለት ነው፣ በቤት ጥግ ሆና እነሱ ከሚሉት ነገር ውስጥ ከፊሉ አይሰማኝም ነበረ፣ መስማት ያዳግተኝ ነበር ትላለች። ነገር ግን አላህ ስብሓነሁ ወተዓላ የዚች ሴት ንግግር ሰማ። وقوله لقد سمع الله برقط الله سمتوال قول الذين قالوا ينزيان يالو سوش نقر سمتوال من يالو سوش إن الله فقير الله كودها نوالو ونحن أغنياء إن يرقمو ሀብታሞች ነን አሉ። ይሄ እንደዚህ አይነት ድፍረት የተሞላበት ንግግር ብዙ ጊዜ እንሰማለን ከአይሁዶቹ ማለት ነው። ባለፈው ያሳለፍነው ርዕስ ላይም እንደዚሁ የዱላህ መቅሉላ ብለዋል። የአላህ ስብሓነ ወተዓላ እጆች የታሰረች ናት ብለዋል። በአጠቃላይ በአላህ ስብሓነ ወተዓላ ላይ ሲናገሩ እጅግ በጣም ድፍረት የተሞላበትና ወንጀል የተሞላበት ንግግርን ይናገራሉ። ቆሻሻ የሆነ ንግግር ይናገራሉ። ፈጣሪ የለም ብሎ የሚል ሰው የማይናገረውን ንግግር ነው። አንዳንድ እነሱ በድፍረት በአላህ ስብሓነሁ ወተላ ላይ የሚናገሩት አላህ ይጠብቀን ንግግራቸውን ሰምቷል አላህ ስብሓነሁ ወተላ አም የሕሰቡነ አና ላ ነስማዑ أم يحسبون يحسبون على الله سبحانه وتعالى أنا لا نسمع سرهم ونجواهم ግን እዚህ ላይ መለስ ብለን ወደ አሁኑ አያት ወደ ጀመርኩት አያት ከመግባታችን በፊት እንደሚታወቀው አሻዒራዎች ሰምዕን ያሰብታሉ ለአላህ ስብሓነ ወተዓላ አላህ ይሰማል ይላሉ። ግን ሰምዕ ላይ ብቻ ሳይሆን ሌሎች ቦታዎችም ላይ እንደዚሁ እነሱ እናሰብታለን የሚሉበት ቦታ ላይ ራሱ በአግባቡ አይደለም የሚያሰብቱት። አጣመውና ተገቢ ባልሆነ መልኩ ነው የሚያሰብሱት። ለምሳሌ አላህ ይሰማል ሲሉ ምንድን ያሉት የአላህ ስብሓነሁ ወተዓላ መስማት ቀዲም ነው። አላህ ነገሮችን ቀድሞ ያውቃል፣ ቀድሞ ሰምቷል። አላህ ስብሓነሁ ወተዓላ ክስተቶችን ግን እንደ አዲስ ይሰማል ብለን አንልም ነው የሚሉት። ያሳለፍናቸው አያቶች ሁለት አያቶች በቂ ምላሽ ይሆናሉ። አላህ ምንድን ያለው قد ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጅሃ ወተሽተኪ ኢለላህ ነው ያለው። አላህ ስብሓነሁ ወተዓላ በእርግጥ ሰምቷል። ያችን የምትከራከርን ሴት ንግግሯን ሰምቷል። አላህ ስብሓነሁ ወተዓላ ነው አላህ ይህንን የቁርአን አያት ያወረደው መቼ ነው? ከዚች ሴት ንግግር በኋላ ማለት ነው። ከዚች ሴት ንግግር በኋላ ደግሞ አላህ ስብሓነሁ ወተዓላ በእርግጥ ይሰማል ንግግሯን እናለ ቀጥሎ ያለው ለቀድ ሰሚዐ አላሁ ቀውለ ለዚነ በእርግጥ ሰምቷል አላህ ስብሓነሁ ወተዓላ ይላል ቀውለ ለዚነ ቃሉ ኢነ አላህ ፈቂር ወነሕኑ አቅንያ ይላል አልሙሂም ሪዷም ላይ የአላህ ስብሓነሁ ወተዓላ መውደድ ላይም እንደዚህ ተመሳሳይ ነገር ነው አላህ ስብሓነሁ ወተዓላ መልካም ባሮችን ይወዳል ወይም ደግሞ መልካም ስራዎችን ይወዳል ብለን ስንል ውዴታው አንድ ነገር ነው ከዛ በኋላ ይሄ ውዴታ ብለን የምንለው ነገር አላህ ስብሓን وتعالى እንደ አዲስ የሆነን ነገር ወይም የሆነን ባሪያ ይወዳል ብለን አንልም ይላሉ። ለዚህም በቂ ምላሽ አለ። ያ ምንድን ነው? አላህ ስብሓን وتعالى ውዴታን በተመለከተ ምን ነበር ያለው? لقد رضي الله عن المؤمنين إذ يبايعونك تحت الشجرة برقد الله ودوال الكامانيوش ودوال متى إذ ظرفية تبالا إذ متى إذ يبايعونك تحت الشجرة كذا فاسر أن تنقل بميقابو قزي بلو على الله سبحانه وتعالى سلزيها الله سبحانه وتعالى بفلقه قزي يودالنا الزيم لاي الله سبحانه وتعالى يسمان بمان من يوم قزي يسمان كل يسمان الله سبحانه وتعالى أم يحسبون يسبالون أننا لا نسمع سرهم ونجواهم إنّا ሲራቸውን ሚስጥር ነው ራሳቸው ዘንድ ያስቀሩት ሚስጥር ማለት ነው። ሚስጥራቸውን የማንሰማ ለራሱ ያስቀረውን ሚስጥር ማለት ነው። ለራሱ የሚናገረውን ሚስጥር ወነጅዋሁም ከሰዎች ጋር የሚያንሾካሹኩትን ማለት ነው። እማናውቅ ይመስላቸዋልን ነው በላ ወሩሱሉና ለደይህም የክትቡን እንዴት አለ አላህ ስብሓን ወተዓላ ወረሱሉና መልእክተኞቻችን ለደህም እነሱ ዘንድ የክትቡነ ይጽፋሉ አላህ ስብሓን ወተዓላ ዝቅ ያለን ነገር ይሰማል ከፍ ያለን ነገር ይሰማል የራቀን የቀረበን ይሰማል አላህ ስብሓን ወተዓላ ተደብቀን ብንናገር ይሰማል ህዝቦች መካከል ብንናገረው በአደባባይ የምንጮኸው አላህ ስብሓን ወተዓላ ይሰማል እንዲህ አይነት ነገሮች በጣም ይጠቅማሉ አቂዳ መልካም ጤናማ የሆነ አቂዳ መልካም ስራን ለመፈጸም ስራዎችን ለማስተካከል በጣም ይረዳል። አላህ ስብሓነሁ ወተዓላ የትም ሆነን ብንናገር፣ በየትኛውም መልኩ ብንናገር፣ በየትኛውም ቋንቋ ብንናገር አላህ ሰሚ ነው። ቀጥሎ ምናሉ ኢነኒ ማዓኩማ አስማዕ ወአራ፣ ኢነኒ እኔ ያለ ማዓኩማ ከእናንተ ጋር ነኝ ሙሳና ሀሩንን አስማዕ ወአራ እሰማለሁኝ እመለከታለሁኝ። ይሄ መዕያ ነው። እንግዲህ መዕያ ዑለሞች አንዳንድ ዑለሞች ከሶስት ይከፍሉታል፣ ሌሎቹ ደግሞ ከሁለት ይከፍሉታል። ከሶስት የሚከፍሉት አሁን መዕያ ኻሳ መዕያ አማ አለ፣ አጠቃላይ የሆነ አብሮነት አላህ ስብሓነሁ ወተዓላ ከባሮቹ ጋር በመስማት ነገራቸውን በመከታተልና በማወቅ አላህ ስብሓነ ወተዓላ ከባሮቹ ጋር ነው ከሁሉም ባሪያ ጋር ነው ማለት ነው እዚህ ላይ ሁለተኛው መዕያ ካሳ አላህ ስብሓነ ወተዓላ ከአማኞች ጋር ነው መዕያ ካሳ ካሳ ብለው ደግሞ የሚሉት ነገር አለ ግን ብቻ መዕያ ካሳ ካሳ ያሉትና መዕያ ካሳ አንድ ላይ ቢጠቀለን ብዙም የሚጎዳ ነገር አይሆንም በርካታ ዕለሞቻችንም ሄደውበታል እና በዚሁ ብንሄድ መዕያ አማ የሚባለው አላህ ስብሓን ወተዓላ ከባሮቹ ጋር ነው ከካፊሩም ከአማኙም ከፋሲቁም ከተቅዩም ጋር ነው ከጧሊሑም ከሷሊሑም ጋር ነው አላህ ስብሓን ወተዓላ ነገር ግን መዕያ ካሷ ብለን ስንል አላህ ስብሓን ወተዓላ ከመልካም ባሮቹ ጋር ነው በመርዳት በማጠናከር እዚህም ላይ ኢነኒ መዓኩማ አላህ ስብሓን ወተዓላ እኔ ከእናንተ ጋር ነኝ አላቸው አስማዑ አራ ሰማለሁኝ ይመለከታለሁኝ አላቸው። ይሄ መዕያ ኸሷና መዕያ አማ እንዲህ ብለን ለመከፋፈል በቂ መረጃዎች አሉን። በቂ መረጃዎች አሉን። ለምሳሌ መዕያ ኸሷ እንዳለ የምንረዳው አላህ ስብሓነሁ ወተዓላ በተከበረው ቁርአን ላይ የነቢዩ ዓለይሂ ሰላቱ ወሰላምን ንግግር ሲገልጽልን ነቢዩ ምን ነበር ያሉት? አቡበክርን ማለት ነው ዋሻው ውስጥ ሆነው ላ ተሕዘን ኢነላህ መዓና፣ አትተክዝ አትዘን፣ አላህ ከእኛ ጋር ነው አሉት። አላህ ከእኛ ጋር ነው ብለው ሲሉት ነቢዩ ዓለይሂ ሰላቱ ወሰላም ከባልደረባቸው ጋር ዋሻ ውስጥ ነበሩ። ከዋሻው በላይ ደግሞ ኩፋሮቹ አሉ። ነገራቸውን በማወቅ በማየትማ ቢሆን ኖር አላህ ስብሓነ ወተዓላ ከካፊሮቹም ጋር ነበር። ነገር ግን በመርዳት በማጠናከር ግን ከነቢዩ ዓለይሂ ሰላቱ ወሰላም እና ከአቡበከር ጋር እንጂ ከካፊሮቹ ጋር አልነበረም አላህ ስብሓነ ወተዓላ። ሌላው ኢነላህ መዐ አሳቢሪን ይላል አላህ ከትዕግስተኞች ጋር ነው። አላህ ከታጋሾች ጋር ነው ሲባል እዚህ ላይ የተፈለገው አላህ ስብሓነ ወተዓላ እነሱን ይረዳቸዋል፣ ያጠናክራቸዋል እንጂ መዕየ አማው አይደለም መዕየ አማውማ ከሳቢሮቹም ጋር ሳቢር ካልሆኑትም ጋር ከካፊሮቹም ጋር ነው አላህ ስብሓነሁ ወተዓላ አለም ያዕለም አያውቅምን ቢአና አላህ የራ አላህ ስብሓነ ወተዓላ የሚመለከት መሆኑን አያውቅምን ነው ከዛም ቀጥሎ ምናሉ አለዚ የራከ ያ የሚመለከት ሒነ ተቆሙ በምትቆም ጊዜ በምትቆም ጊዜ ይላል። ዑለሞች ይህንን በተመለከተ ሌሊት ብቻህን ለመስገድ በምትቆም ጊዜ ይሉታል። ወተቀሉበከ መገለባበጥህንም እንደዚሁ ፊሳጅዲነ በሰጋጆች መካከል መገለባበጥህንም እንደዚሁ የሚያየው ጌታ። ይህ ደግሞ ሶላት አልጀማዓ በሚሰግዱ ጊዜ ይሉታል። ኢነሁ ሁወ ሰሚዑ ልዓሊም እሱ ሰሚና ዓሊም አዋቂ ነው አላህ ስብሓን ወተዓላ ዓሊም የሚለውን እንግዲህ ሙብተዲዓዎች በርካታ ሙብተዲዓዎች ዓሊም የሚለውን ነገር ያሰብታሉ። ዓሊም የሚለውን በሚያሰብቱ ጊዜ እነሱ አንዳንድ የአላህ ስብሓነ ወተዓላ ባህሪያቶችን ሳያሰብቱ የሚሉት ነገር አለ። እዚህ ላይ እናነሳባቸዋለን። ከዚህ በፊት ተደጋጋሚ ነገሮችን ተመሳሳይ ነገሮችን አንስተናል። ያ ምንድን ነው? እኛ ለምሳሌ ምን እንላለን? ዓሊም ፉላን ዓሊም ነው ይባላል። እገሌ ዓሊም ነው ይባላል። በዚህ ጊዜ ዓሊም የሚለውን ነገር ለአላህ ስብሓን ወተዓላ በሚያሰብቱ ጊዜ ማለት ነው ይመሳሰልባቸዋል። ስለዚህ ለምንድን ነው የምታሰብቱት ዓሊም የሚለውን ነገር እንላቸዋለን። ይህ በዛ ጊዜ ምንድን ነው የሚሉት እነሱ ዓሊም የሚለውን ነገር ስናሰብት ለአላህ ስብሓንሁ ወተዓላ የአላህ ስብሓን ወተዓላ ዓሊምነት ከፍጡራን ጋር የተለየ ነው ይላሉ። ከፍጡራን የተለየ ነው። ስለዚህ ሌላ ቦታም ላይ እንደዚህ ብላችሁ ብታሰብቱ ምን ይጎዳችሁ ነበር እንላቸዋለን። በእርግጥም የአላህ ስብሓን ወተዓላ ዕልም ከባሮቹ እውቀት የተለየ ነው። የአላህ አዋቂነት ከባሮች አዋቂነት የተለየ ነው። የባሮች አዋቂነት አንድ ወቅት ምንም የማያውቁ ነበሩ። በል ምንም አልነበሩም። እንደው አለማወቅ ብቻ ሳይሆን ምንም አልነበሩም። ይሄ ማወቅ ደግሞ መርሳት ይከተለዋል። ጅህልና ይቀደመዋል፣ መርሳት ይገባበታል፣ ይከተለዋል። ወቁል ዕመሉ ብል ወቁል ዕመሉ ወቁል وقل اعملوا بل اعملوا سنو بلاتشو فسيرى الله عملكم الله سبحانه وتعالى سراو تشاتشون ملكتا ورسوله ملكتا يوم والمؤمنون أمان يوتشن سراو تشاتشون ملكتا لنا زهم رأي فسيرى الله الله ملكتا لنا الله سبحانه وتعالى يا يا ملون نقر الناس ارتالي ጠይብ አሁን ደግሞ መክር እና የመሳሰሉ ሲፋዎችን በተመለከተ የተዘጋጀ ርዕስ ነው። አላህ ስብሓነሁ ወተዓላ በተከበረው ቁርአን ላይ ምን ብሏል? ወህወ እሱ ሸዲዱል ሚሓል ሚሓል እዚህ ላይ አንዳንድ ዑለሞች ሚሓል ራሱ መክር ነው ብለዋል። መክር እንግዲህ ሴራ ነው። ዑለሞች ምን ይሉታል? አልመክሩህ ወኢሳሉ ልሙራዲ አላ ወጅህ ልከፋ የተፈለገን ነገር ወይም ደግሞ ቅጣትን ማለት ነው ተቀጭው ተፈላጊው በማይረዳው በማያውቀው መልኩ ያንን ቅጣት ማድረስ ነው ይላሉ። ሴራም ሲባል በእርግጥ በአማርኛ እንደዛ ነው። ሴራ ሲባል ሴራ የምናሴርበት አካል ምንም ነገር ሳያውቅ የሆነ ነገር በሱ ላይ ማድረስ ነው እና ሚሐርን እንደዛ ብለው የፈሰሩት ዑለሞቻችን አሉ። ሌሎቹ ደግሞ ሚሐር ብሎ ማለት ጠንካራ ጠንካራ ኃይል ማለት ነው። ስለዚህ አሁን ወሁወ እሱ ሸዲዱ ሚሐል ግን የእሳቸው ሼኹል ኢስላም እዚህ ጋር ማምጣታቸው ከመክር ጋር ማመሳሰላቸውን ያሳያል። ወሱ ሸዲዱ ሚሐሊ ብርቱ መክር ሴራ ባለቤት ነው አላህ ስብሓን ወተዓላ እዚህ ላይ እነዚህ ነገሮች መክር፣ ከይድ እና የመሳሰሉ ነገሮች መልካም ገጽታ አላቸው፣ የሚወደስ ገጽታ አላቸው፣ የሚነቀፍና ጎድሎ የሆነ ገጽታ አላቸው። እንደዚህ አይነት ባህርያቶች ላይ ለአላህ ስብሓነሁ ወተዓላ ስናሰብት የምናሰብተው ምሉእ በሆነ መልኩ ወይ ደግሞ በመልካም ገጽታው ነው የምናሰብተው። ለምሳሌ መክር፣ ሴራ የሚባለው ነገር የሚወደስበትና የሚወቀስበት ሁኔታ ለሚወቀስበት ሁኔታ ተገቢ ባልሆነ አካል ላይ ይህንን ሴራ መፈጸም የሚያስወቅስ ቆሻሻ ስራ ነው። ነገር ግን ለሚገባው አካል ይህንን ሴራ ማድረስ ግን ተገቢ የሆነና እንደውም አቅምን፣ ቻይነትን፣ አሸናፊነትን፣ ጥበበኝነትን፣ ፍትሐዊነትን የሚያሳይ ነው። ለምሳሌ ያህል አንድ አማኝ አንድ ሙእሚን በሙእሚን ላይ ወይ ደግሞ በአንድ ተራ ምስኪን ሰው ላይ ምንም ነገር በማያውቅ ሰው ላይ ሴራን ቢያሴር ይሄ የሚያስወነጅለው መጥፎ ስራ ይሆናል። ነገር ግን በአማኞችና በኢማን ላይ በሙስሊሞችና በኢስላም ላይ የሚያሴር ሰው ላይ ቢያሴር ይሄ የሚያስመሰግነውና የሚያስመነዳው መልካም ስራ ይሆናል። ለዚህም ነው አላህ ስብሓነሁ ወተዓላ እነዚህ መክርና ከይድን ሲያሰርት ለነፍሱ በሙቃበላ ሁኔታ ነው። ሙቃበላ ያዕኒ ከይድ በሚያደርጉ ሰዎች ላይ ከይድ እንደሚያደርግ መክር በሚያደርጉ ሰዎች ላይ መክር እንዳደረገ የሚያሳይ ሆኖ እናገኘዋለን። ሙቃበላ ብለው ማለት ይሄ ነው፣ ምላሽ ሆኖ ማለት ነው። እና እዚህም ላይ ለምሳሌ ወመከሩ እነሱ አሴሩ፣ ወመከሩ አሴሩ እነሱ ወመከረ አላህ አላህ ስብሓነሁ ወተዓላ በእነሱ ላይ አሴረ። ይህ ሴራ አሁን እጅግ በጣም ተገቢ የሆነ ነበረ ለነዛ ላሴሩት ሰዎች ላይ ማለት ነው እነሱ ያኒ መከሩ ቢዒሳ ዓለይሂ ሰላም حيث أرادوا قتله في القصة المعروفة እነሱ ዒሳን ለመግደል አሴሩ በሚያሴሩ ጊዜ አላህ ስብሓነሁ ወተዓላ አሴረባቸው በእነሱ ላይ ተሸነፉ። አላህ ያሴረበት ሰው ደግሞ መሸነፉ ላቡድ ግድ ነው። ወላሁ ኸይሩል ማኪሪን አላህ ስብሓን ወተዓላ ከሚያሴሩት ሁሉ የበለጠና ያማረ ነው። ቀጥሎ መከሩ መክረን ወመከርና መከራ ወሁም ላ የሽዑሩን አለ። እነሱ ሴራን አሴሩ፣ እኛም ሴራን አሴርን አለ። ወሁም ላ የሽዑሩን እነሱ የማያውቁ ሲሆኑ ማለት ነው። እንግዲህ እነዚህ ሁለት አያቶች ላይ እንደምንመለከተው አላህ ስብሓነሁ ወተዓላ ይህንን ሴራ የፈጸመው ባሴሩ ሰዎች ላይ ነው፣ ባሴሩ አካላት ላይ ነው። ስለዚህ ይሄ ተገቢ የሆነና መልካም የሆነ ሴራ ይሆናል ማለት ነው። ግን ሸዲድ ልሚሓል የሚለው ላይ እንዳልኩት ቅድም ሚሓል የሚለው እንደ መክር ያዩ ዕለሞቻችን አሉ ዕለማ ህልስና ሱና ወልጀማዓ እንደዚሁም ሚሓል የሚለውን ነገር ያኒ አላህ ስብሓነ ወተዓላ የብርቱ ኃይል ባለቤት ነው ብለው ያሉትም አሉ። አፍውና ያኒ ቁድራን የምናሰብትበት የቁርአን አያትን አሁን ይጠቅሳሉ። ኢንቱብዱ ግልጽ ብታደርጓል خيرا من نجرا أو تخفوه ويرجمو بتدبكوت أو أن تعفو أو تعفو ويرجمو يكرب التلو عن سوء كمدفو يكرب التلو مدفو نجرب أن أنت لا تفتصم باتشي يكرب التلو فإن الله الله سبحانه وتعالى كان عفوا قديرا الله سبحانه وتعالى يكرب أن شينو إيه هونو لفتران ይቅርታን የሚለግስ ሰው ከአላህ ስብሓነሁ ወተዓላ ይቅርታን ያገኛል። ለፍጡራን የሚያዝን ሰው የአላህ ስብሓነሁ ወተዓላ እዝነት ይደርስለታል። እዚህ ላይ ፈኢነ ካነ ዐፉወን ቀዲራ አለ። አላህ ስብሓነሁ ወተዓላ ይቅር ነው፣ ቀዲረን ቻይም ነው። የአላህ ስብሓነሁ ወተዓላ ይቅር መበቀልን ካለመቻል አይደለም፣ አንዳንድ ሰው ላይ እንደሚገኘው ማለት ነው፣ ወይ ፍጡራን ላይ እንደሚገኘው አላህ ስብሓነሁ ወተዓላ ቀዲር ከመሆኑ ጋር ቻይ ከመሆኑ ጋር መበቀል ከመቻሉ ጋር መቅጣት ከመቻሉ ጋር ሁሉን ነገር ማድረስ መፈጸም ከመቻሉ ጋር አላህ ስብሓነሁ ወተዓላ ይቅር ባይ ነው ነው ቀውሉ ወሊያስፋሑ ወሊያዕፉ ወሊያስፋሑ ወሊያዕፉ ይቅር ይበሉ ወሊያስፋሑ ይሄ ሶፍሕ የሚባለው ነገር ደግሞ ማለፍ ይቅር ከማለትም ተጨማሪ ነገር አለው ይላል አንዳንድ ሰው ይቅርታ አድርጎ ለምሳሌ አፉ ብየዋለሁ የኔን ሐቅ ከንሱ ላይ አንስቻለሁኝ ብሎ ነገር ግን በውስጡ የሆነ ነገር ሊኖረው ይችላል። ሶፍሕ የሚባለው ግን ያንን ነገር ጭራሽ መተው፣ በቃ አለማንሳት፣ ነገሩን ሁሉ መዘንጋትና ማለፍ ነው እና ከአፉ ተጨማሪ ነገር አለው ይላል። ወሊያዕፉ ወሊያስፋሑ አላ ትሕቡነ አለ አትወዱ ምን አላሁ ለኩም አላህ ለእናንተ ምህረት እንዲያደርግላችሁ አትወዱ ምን ወላሁ ገፉሩ ራሒም ነውና አላህ ገፉር ነው። አላህ ምህረት አድራጊና ረሂም አዛኝ ነው። አላህ ስብሓነሁ ወተዓላ ነው። ይሄ የቁርአን አያት እንግዲህ አቡበክር አይሻ ረዲየላሁ አንሃን እንደዛ በመጥፎ ነገር በጠረጠሯትና በአሟት ጊዜ ሚስጣሕ የተባለ ሰሓቢ ጉዳይ ውስጥ ገብቶ ተሳስቶ ነበርና በዚህ ጊዜ አቡበክር ሚስጣሕ ላይ የሚያደርገውን መመጽወት፣ ማብላት፣ ማጠጣት፣ ማልበስ እንደማይፈጽም ጠቅሶ መሀላን ማለ አላህ ስብሓነ ወተዓላ ይህንን ነገር አወረደ። አቡበከርም ይህንን ከሰማ በኋላ ተመልሶ በሱ ላይ መልካም ነገሮችን ለማድረግ ማድረግ ያዘ። ወቀውልህ ወሊላህ ልዕዘቱ ወሊረሱሊህ ወሊልሙእሚኒን ዒዛ ልቅና አሸናፊነት ለአላህ ነው። ወሊረሱል ለመልእክተኛውም ወልልሙእሚኒን ይሄ لكنان أشنا في النتن لله سبحانه وتعالى الناس ነው قولي عن إبليس إبليس لا إبليس من بلال الله سبحانه وتعالى قال آلا فبعزتك آلا بلك الناه ينبني باشنا في النتن ينبني من اللهن على لزي لأغوينهم أجمعين بعد تقالي أتمت أتمت شوالهن على የሰው ልጆችን ማለት ነው። እንግዲህ እዚህም ላይ አሸናፊነትና ልቅና ለአላህ ስብሓነ ወተዓላ እናሰብታለን ነው። ሌላው እዚህ ላይ በአላህ ስብሓነ ወተዓላ ሲፋቶች መማል እንደሚቻል እናያለን። ፈቢዒዘቲክ ብለ ሸይጣን ብሏል። እንዴት የእሱ ንግግር መረጃ ይሆናል ከተባለ አላህ ስብሓነ ወተዓላ ጠቅሶት ማለት ነው። አላህ ስብሓነ ወተዓላ ትክክል ባይሆን ኖሮ ንግግሩን ይመልስበት ነበረ ነው። ስለዚህ ትክክል በመሆኑ መሀላው በአላህ ስብሓነ ወተዓላ ሲፋቶች መባል እንችላለን። ወዒዘትላህ ልንል እንችላለን። ወረሕመትላህ የመሳሰሉ ነገሮች እንደዚሁ መማል ይቻላል ይላሉ። ወላሁ ተዓላ አዕለም። የዛሬውን በዚሁ ጨርሰው صلى اللهم على نبينا وحبيبنا وشفيعنا محمد صلى الله عليه وآله وسلم